ራዲዮ ነጋሽ የኢትዮጵያ ሙስሊሞች ድምፅ ነው። የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘው መጽሐፍ ክፍል ስምንት ዛሬ ይቀርባል። ሰዎች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል ስምንት ትረካ ከሰሃቦች ጋር ጥቂት አበሻውያን ወደ ነብዩ ሰለላሁ ዐለይሂ ወሰለም ተጉዘዋል። ከነኝም መካከል የነጃሺ የወንድም ልጅ የሚባለው ዙ መክበር ይገኝበታል። በቅጽል ስሙ ዙ መክበር ኢብን አኺ ነጃሺ አልሐበሺ ካዲመ ነብይ ወይንም ዙ መክበር የነብዩ አገልጋይ የነጃሺ ወንድም ልጅ በሚባል ይታወቅ ነበር ይህ ሰሃባ የነብዩ ሰለላሁ ዐለይሂ ወሰለም አገልጋይ ነበር በርካታ የሐዲስ ዘገባዎችንም ማስተላለፍ ችሏል የንጉስ ነጃሺ እህት ልጅ ነው የሚሉም እንዳሉ ተጠቅሷል በአቢ ነኢም አሰብሪ መዕረፈቱ ሰሃባ በተሰኘው መጽሐፍ ጥራት 3 ገጽ 66 ላይ እንደተጠቀሰው ከሀበሻ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደው ጥያቄ ይጠይቁ የነበሩ ሰዎችም ነበሩ። በዚህ መጽሐፍ ነብዩ ዘንድ ለጥያቄ የመጣው ግለሰብ አስወድ አልሐበሺ ሀበሻዊው ጥቁር ሰው በሚል ተጠርቷል። ነብዩ ጠይቅና ተረዳ እንዳሉትም ተገልጿል። ግለሰቡ በርካታ ጥያቄዎችን ጠይቋል። በመጨረሻም የርሱ አይን በጀነት ውስጥ የምታየውን የኔ አይን ያለን ሲል ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም በአዎንታ መለሱለት። እጅግ ከመደሰቱ የተነሳ ስቅስቅ ብሎ አልቅሷል። ሰሃባዎች ወደ መዲና ተጓዙ። ጃፈርና ኡሙ ሐቢባን ጨምሮ በሀበሻ የቀሩት ሰሃቦች ወደ መዲና የተመለሱት በሰባተኛው ዓመት ሂጅራ በኸይበር ዘመቻ ጊዜ ነበር። የኸይበር ዘመቻ በጃንዋሪ 629 ነበር። ነብዩም የጃፈርን መምጣት ባዩ ጊዜ በኸይበር ዘመቻ ድል ወይንስ በጃፈር መምጣት ልደሰት ሲሉ ተናግረዋል። ቁጥራቸው ወደ 20 የሚጠጉ ሰሃቦች ደግሞ በሀበሻ እያሉ በማረፋቸው በስደት ሀገራቸው ኢትዮጵያ ተቀብረዋል። ኢማም ጦበሪ እንደዘገቡት ነብዩ ሰለላሁ ዐለይሂ ወሰለም በኸይበር ዘመቻ ላይ ሳሉ እነ ኡሙ ሀይባ መዲና ደረሱ። ነብዩና ኡሙ ሀይባም ተገናኙ። ኡሙ ሀይባ እንዲህ ወደ ነብዩ ገባው ስለ ነጃሺ ጠይቁኝ ነበር እኔ ግን የአብርሃትን ሰላምታ አደረስኩኝ ነብዩም ለሰላምታው ምላሽ ሰጡ ነጃፈር ወደ መዲና ከተመለሱ በኋላ ነጃሺ ወደ አላህ መልእክተኛ ልጁን አርማህ ከስልሳ ሀበሻውያን ጋር የአላህ መልእክተኛ ሆይ በእርግጥ እርሱ የአላህ መልእክተኛ መሆኑን መሰክራለሁ ልጄን አርማህ ሰሃማን ወደ እርሱ ልክ ያለው ከራሴ በቀር ሌላ የለኝም መምጣቴን የሚሹ ከሆነ መጣለሁ የሚል መልእክት የሰፈረበት ደብዳቤ ላከም። ይህንን መልእክት ይዘው በመርከብ በመጓዝ ላይ ሳሉ በባህር ላይ በተነሳ ማዕበል ሞቱ። የነብዩ መሐመድን ሰለላሁ ዐለይሂ ወሰለም አስተምሮት እዚያው በአካል ተገኝተው እንዲያዳምጡ በማለት ነጃሺ የተመረጡ ሰባት ቀሳውስትና አምስት ባህታውያን መነኩሴዎችን ያቀፈ ልዑክ ወደ ነብዩ ሰለላሁ ዐለይሂ ወሰለም ልኳል። እነሱም ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ደርሰው ቁርአንን አደመጡ። ያሏቸውንም ጥያቄዎች ነብዩ ሰለላሁ ዐለይሂ ወሰለምን ጠየቁ። አስተምሮቻቸውንም አደመጡ። በዚህ ጊዜም ከአላህ የተላኩ ነብይ መሆናቸውን አመኑ። ይጠበቅ የነበረውን ነብይ አግኝተው ከአንደበቱ እውነትን በመስማታቸው የሲቃ ለቅሶን አለቀሱ። እስላምንም ተቀበሉ። እምነታቸውንም ለነብዩ ሰለላሁ ዐለይሂ ወሰለም ግልጽ አደረጉ። አላህ ስብሓነሁ ወተዓላ ለእውነተኛ አማኝነታቸው እውቅና ሰጣቸው። የእነዚህን አበሻውያን የሃይማኖት አባቶች መስለም አስመልክቶ አላህ እንዲህ ሲል በቁርአን አወረደ ወደ መልእክተኛውም የወረደውን ቁርአን በሰሙ ጊዜ እውነቱን ከማወቃቸው የተነሳ አይኖቻቸውን ያፈሱታል ጌታ ሆይ አመንን ከመስካሪዎቹም ጋር ጻፍን ይላሉ በአላህና ከእውነትን በመጣልን ነገር የማናምን ጌታችንንም ከመልካም ሰዎች ጋር ሊያስገባን የማንከጅል ለኛ ምን አለን ይላሉ ባሉትም ምክንያት አላህ በስሮቻቸው ወንዞች የሚፈሱበትን ገነቶች በውስጣቸው አዘውታሪዎች ሲሆኑ መነዳቸው። ይህም የበጎ ሰዎች ዋጋ ነው። እነዚያም የካዱትና በአንቀጾቻችን ያስተባበሉት እነዚያ የእሳቱ ጓዶች ናቸው። ቁርአን አልማይዳ ከቁጥር 83 እስከ 86 ከላይ እንደተጠቀሰው ይህ የቁርአን ጥቅስ የወረደው እስላምን በተቀበሉ ሀበሻውያን ምክንያት ነበር። ታላቁ የቁርአን ተንታኝ ኢማም ኢብኑ በሲር ተፍሲር አልቁርአን አዚም በተሰኘ የቁርአን ማብራሪያ መጽሐፋቸው ላይ እንዳሰፈሩት እስላምን ከተቀበሉ በኋላ ወደ ነጃሽ ተመልሰዋል። ስለ ነብዩ ሰለላሁ ዐለይሂ ወሰለም ለነጃሽ ነግረዋል። ነጃሽ እስላምን ቀድሞ ቢቀበልም ከነርሱ ከሰማ በኋላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ለመሄድ ጉዞ ጀምሮ ነበር። ነገር ግን ከአክሱም ከወጣ በኋላ በስደት በመንገድ ላይ ሞቷል። በሀበሻ ነጃሽ መሞቱን በለቱ መሊኩል ጅብሪል ለነብዩ ሰለላሁ ዐለይሂ ወሰለም ነግሯቸዋል። ነጃሺ አሰሃማ የሞተው ኦክቶበር ወይንም ኖቬምበር 630 ረጀብ ወር 9ኛ ዓመት ሂጅራ ነበር። እርሱ በሞተ ዕለት ነብዩ ሰለላሁ ዐለይሂ ወሰለም ወደ በቂ የሰሃቦች ቀብር ስፍራ ሄደው ሶላተል ጋይብ ሰግደውበታል። ነብዩ ሰለላሁ ዐለይሂ ወሰለምና ንጉስ ነጃሺ የተለያዩ ስጦታዎችን ተለዋውጠው ነበር። ነጃሺ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለት ጥቁር ጫማዎች፣ ሶስት አንካሴዎች፣ ሙሉ ልብስና የአበሻ ፈርጥ ያለበት የወርቅ ቀለበት ልኮላቸዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከወርቅ ቀለበቱ ውጪ ያለውን ለራሳቸው ተጠቅመውበታል ቀለበቱን ግን ኡሙማት ቢንት አቢል አስ ለተባለች ሴት እንድታጌጥበት ሰጥተዋታል። ነብዩ ሰለላሁ ዐለይሂ ወሰለም በተራቸው ለነጃሺ የተለያዩ ስጦታዎችን ልከዋል። ከነኝም ስጦታዎች መካከል ጁበተል ሱንዱስ ሙሉ ልብስና ሽቱ ልከዋል። የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች በሀበሻ የተደረገላቸው ከለላ በእስላም ታላቅ ስፍራ ተሰጥቶታል። የነጃሺ ልኡካን ወደ ነቢዩ ሰለላሁ ዐለይሂ ወሰለም በመጡ ጊዜ ነቢዩ ራሳቸው ቆመው ማስተናገድ ጀመሩ። ሰሃባዎቻቸውም እኛ እነሱን ለማስተናገድ እንበቃለን የአላህ መልእክተኛ ሆይ አሏቸው። በዚህን ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ መልሰዋል እነኚህ ሰዎች ባልደረቦቼም በሚገባ አስተናግደዋቸዋል። በመሆኑም ራሴ በማስተናገድ ውለታቸውን ልመልስ ወዳለሁ። ልክ እንደ ነጃሺ ሁሉ በእስላም ትልቅ ስፍራ ከተሰጣቸው ሀበሾች መካከል ቢላል ኢብኑ ረባህና የነብዩ አሳዳጊ ኡሙ አይመን ይገኙበታል። ነብዩ ሰለላሁ ዐለይሂ ወሰለም ቢላል ስላለው ደረጃ ከራሳቸው ጋር አቆራኝተው እንዲህ ሲሉ ጠቅሰዋል። አራት ቅድሚያ ያላቸው ሰዎች አሉ። እኔ ከአረቦች ቅድሚያ አለኝ። ሱሃይብ ከሮማውያን፣ ሰልማን ከፋሪሳውያን፣ ቢላል ደግሞ ከሀበሻ ቅድሚያ ይሰጠዋል ብለዋል። ሐፊዝ ጀላሉዲን አብዱራህማን አስዩጢ ራይፍ ሼፍ አልሁሻን ወይንም የሀበሾችን ደረጃ ከፍ ማድረግ በተሰኘው መጽሐፋቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሙ አይመን ከእናቴ በኋላ እናቴ ናት ማለታቸውን እስላማዊ የታሪክ ድርሳናትን አጣቅሰው ጽፈዋል። በኦክቶበር 2009 ትግራይ ውቅሮ ነጃሺ መንደር በሄድኩበት ጊዜ የነጃሺን ቀብር ጎብኝቻለሁ። ከነጃሺ መቃብር በመቶ ሜትር ርቀት ላይ የምትገኘው ቤተክርስቲያን ከነጃሺ ጋር የሚያገናኛት ታሪክ እንዳለ ሰማሁ። በኦክቶበር 26 2009 ወደዚያው አቀናው። ከህዲ ማርያም ቤተክርስቲያን ትሰኛለች። የቤተክርስቲያኒቱ ቄስ የ75 ዓመቱ አዛውንት ቄስ ታደሰ ገብረስላሴ በር ላይ ቆመው አገኘኋቸው። ስለ ቤተክርስቲያኒቱም ታሪክ ጠየኳቸው። ከስያሜዋ አመጣት ጀምረው እንዲህ ሲሉ አብራርተዋል። አንድ ሰው ወደ እስላም ሀገር ሊሄድ ሲል ከሚስቱ ጋር መጥቶ ነበር ይባላል። ከሚስቱ ጋር ሲሄድ የት ነው የምንሄደው ስትል ሚስት ጠየቀች። ወደ እስላም ሀገር እስልምናን ለማመን ነው የምንሄድ ተብሎ ተነገራት። እንደገናም የት ነው የምንሄደው ብላ ለአሽከሮቿ ጠየቀች። ወደ እስልምና ሀገር እስልምናን ለማመን ነው የምንሄድ ያለን ብለው ተነገራት። ከዚያም ወዲህ አልሄድም እና ቀረች። ከዚያም ባሏ ላይ ሆኖ ጠይቋል። ሚስቴ የት ሄደች አለ። የለችም አልመጣችም አሉት። ከዳች ወይ ብሎ ሲናገር ከዚያ በኋላ ነው እርሷ የነበረችበት ቦታ አሁን ቤተ ክርስቲያኒቱ ያለችበት ቦታ ከህዲ የተባለው ሲባል እንሰማለን። ከዚያ በኋላ በመታሰቢያነት ከህዲ ተብሎ ይጠራል። ስለ ነጃሺ እንዲነግሩኝ ጠየኳቸው። ቦታውም እንዴት ነጃሺ ተብሎ እንደተሰየመ እንዲያብራሩልኝ ጠየኳቸው። ምላሻቸውም እንዲህ የሚል ነበር አይደለም እኔ የምለው እኮ ነው ከሚስቱ ጋር የመጣው እሱ ነጃሺ ነው እሱ ነጃሺ አደርዝ ነው የሚባለው እዚህ ላይ ነው ተገሎ የሞተ ይባላል በኋላ ነጃሺ ተብሎ ተጠራ የእርሱ ስም ነው በንግስና ስለመጣ ነው ነጃሺ እየተባለ የምንሰማው ብለው መለሱልኝ ለተጨማሪ ጥያቄዎች ምላሻቸውን ቀጠሉ እርሱ ሚስቱና አሽከሮቹን ይዞ በእስልምና ሊያምን ሲሄድ ሚስቱ ለአሽከሮቿ ጠየቀች የት ነው የምንሄድ ስትል ይህ ባልሽ ወደ እስልምና ለማመን ነው የሚሄድ ብለው የነገሯት ጊዜ እኔ እዚህ አልሄድም ብላ እዚህ ቀረች እርሱ ላይ የቀብር ቦታ ነጃሺ በደረሰ ጊዜ ሌሎች ከአክሱም መጥተው ወዴት ነው የሚሄድ ብለው ገድለውታል የሚባል ወሬ ነው የምሰማው ንጉስ ነበርን ስልጠየኳቸው አዎ ሲሉም መለሱልኝ ሲሄድ ነው የተገደለው ሊሄድ አይገባውም ብለው ነው ንጉስ መስለም የለበትም ብለው ነው ሲባል እንሰማለን እስላሞች ነጃሽ ይላሉ እርሱ ግን አደርዝ ነው ወደ እስልምና ሀገር ሄዶ ስማችን ሊያጠፋ ነው ብለው ገደሉት ሲሉ መለሱልኝ